طيب በመቀጠል المؤلف ምን ይላሉ فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها فقل معرفة العبد ربه ودينه ونبيه محمدا صلى الله عليه وسلم فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها ሁሉም ሰዎች ሊያውቋቸው የሚገቡት ሶስቱ መሰረቶች ምንድን ናቸው ተብሎ ስትጠየቅ ይሄ አሁን የገባንበት ርዕስ የመጽሐፉ ስያሜ የተወሰደበት ዋነኛ ምክንያት ነው ወይም ከዚህ ነው የተወሰደው አልኡሱል ተላታ ወይም ተላታ አልኡሱል የተባለው ከነዚህ ነገሮች አንጻር ነው ሶስቱ ዋና ዋና ነገሮች እነዚህ ናቸው ማለት ሌሎቹ ከዚህ ጋር ተገናኝነት ያላቸው ማብራሪያዎች እና አብሮ የሚጠቀሱ ነገሮች ናቸው ዋናው ቁም ነገር አስኳሉ እነዚህ ሶስት ነገሮች ናቸው ሶስቱ መሰረቶች የተባሉት ማለት ነው መጽሐፉ የተሰየመው ከዚህ ጋር ተቆራኝቶ ነው فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها እንደዚህ ከተባልክ ስትባል የማስተማር ስልት ለመጠቀም ፈልገው እንጂ አንተ እንደዚህ ተባልክም አልተባልክም ይሄን የማመን ግዴታ አለብህ ይባባ فإذا قيل لك ما إذا قيل لك في القبر አይደለም نعم እነዚህ ሶስቱ የቀብር ጥያቄዎች ናቸው ግን የቀብርን ፈተና የምናልፈው በአንድ በተረቱነት አይደለም ብያቸዋለሁ በሸመም ሸምደድም አይደለም አይደል ይሄ ኢማንን ለማስተካከል ነው ዱንያ ላይ እምነትህን ለማስተካከል ከተቅሊድ ለመውጣት እንዲረዳህ የሚጠቅም ማስተማሪያ ስልት ነው ተግባባ ሰዎች ከተቅሊድ እንዲወጡ ለመርዳት የተጠቀሙበት የማስተማሪያ ስልት ነው ማለት ነው فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها ሁሉም ሰው ሊያውቀው ሊያውቁት ሊያውቃቸው የሚገቡት ሶስቱ መሰረቶች የትኞቹ ናቸው ተብለህ ከተጠየቅ ፈቁል ምን ብለህ ትመልሳለህ ማሪፈቱ ልዓብድ ረበሁ ወዲነሁ ወነቢየሁ محمدا صلى الله عليه وسلم معرفة العبد ربه ليش منصوب هنا لأن المصدر ينوب عن الفعل هذا يعني عمل عمل الفعل أن يعرف العبد ربه عند تبالغ قدره مالتنا أن يعرف مالته كده أن مصدرية نج يكون ما بعدها في تأويل مصدر لازم معرفة هنا مالتنا تقبل إيه مصدر راسه يعني ينصب كما ينصب الفعل الفعل معرفة العبد ربه باريا ጌታውን ማወቁ ነው ማለት እኛ አላህን ማወቅ አለብን ማለት ነው ወዲናሁ እንደዚሁም ዲኑን ማወቅ አለበት ወነቢያሁ ሙሐመድን ስለ ሰለም ነቢዩን ማወቅ አለበት እነዚህ ትልቁ ሶስቱ ነገሮች እነዚህ ናቸው ለምን አትሉ ምክንያቱም አላህን ማወቅ ጌታችን እስከሆነ ድረስ ግዴታ ነው ቀጥሎ ደግሞ አላህ ያወረደውን ነገር ማወቅ የግድ ነው አላህ የላካቸው መልክተኞች ማወቅ የግድ ነው ሪሳላ በአጠቃላይ እዚህ ላይ ነው የተመሰረተው ማለት ነብያት ይዘውት የመጡት ሪሳላ በዚህ ዙሪያ የሚሽከረከር ነው ከምን አንጻር አላህ ስብሐ ወተዓላ ሙርሲል ነው አርሰልና الرسل አይደለም ዲነሁ የሚለው ደግሞ ሪሳላው ነው ነብያው የሚለውስ ሙርሰል አይደለም እኛ ሙርሰል ኢለይሂ ነን ማለት ነው እኛ ሙርሰል ኢለይሂ ነን من الله سبحانه وتعالى نسأل الذين أرسل إليهم ولا نسألن المرسلين ሁሉም ይጠየቃል ሙርሰል ኢለይሂም የሆኑትም ሙርሰሎችም ራሳቸው ይጠየቃሉ ሁሉም ማለት ነው አድርሳቸው አልደረሳቸውም እነሱም ደግሞ አድርሳን ይላሉ። ሌሎች ህዝቦች ደግሞ ይጠየቃሉ ማለት ነው። ስለዚህ መልእክት በአጠቃላይ ጌታችን ዘንድ የሚመጣው መለከታዊ መልእክት በእነዚህ ርዕሶች ላይ ያነጣጠረ ከመሆኑ አንጻር እነዚህን ማወቅ የግድ ስለሆነ በጣም ብዙ ሰው ያውቃል ይባላል። ግን እነሱን አስመልክቶ ወደፊት እንደምናየው ሁሉም ዘንድ ሊኖር የሚገባ ትንሽ የእውቀት መጠን አለ። ከዛ በታች ከሆነ ኢማኑ የማይሟላበት የሆነ መጠን አለ ማለት ነው። ከዛ ያለፉ ደግሞ ርዕሶች አሉ። እነዚህን በጥቅሉ መለየት የግድ ይለናል ማለት ነው የመጀመሪያው በተመለከተ ምን አሉ فإذا قيل لك من ربك فقل ربي الله الذي رباني وربى جميع العالمين بنعمه وهو معبودي ليس لي معبود سواه والدليل قوله تعالى الحمد لله رب العالمين وكل من سوى الله عالم وأنا واحد من ذلك العالم فإذا قيل لك من ربك አሁን እንግዲህ ሶስቱን በጥቅል ጠቀሱ አይደለም። ስለዚህ አሁን በዝርዝር ላይ ያብራሩልን። ተግባባ። ኢጅማል ቀብለ ተፍሲል፣ ይሄ ግልጽ የሆነ የማስተማር ስልት ነው። በሐዲስም ያለ ለሰዎች ጥቅል መልእክትን እንደዚህ ነግራቸውና ከዛ ማብራሪያውን ደግሞ ታሰፍርላቸዋል። ጥቅሉን ከያዙት በኋላ ማብራሪያዎቹን ላይ ያሉትን አንዳንድ ዝርዝሮች ቢረሱ እንኳን ያ ጥቅል መጀመሪያ የሰፈረው መልእክት ሌሎችን ለማስታወስ ይረዳቸዋል። አሁን ወደ ዝርዝር እንገባ ነው ስለዚህ ሶስቱ ነገሮችን በተመለከተ ማብራሪያ አለን ማለት ነው ስለ ማዕሪፈቱ العبد ربه እናወራለን ቀጥሎ ማዕሪፈቱ العبد ዲናሁ ከዛ ደግሞ ረሱሉ የሚለው ማለት ነው ይሄ ነው እንግዲህ ሰላት ሩሱል የተባለው طيب ምን አሉ فإذا قيل لك من ربك ጌታ ማን ነው በተባልከ ጊዜ ማን ትላለህ በቁል ረቢ አላህ ያኔ ይሄ ልጆችን ከማስተማር አንጻር ልታስተምራቸው ትችላለህ እንዲያውቁት ማለት ነው ልጆች ለምሳሌ ህፃናትን ጌታ ማን ነው ስትባል እንደዚህ ይበል የምትለው እንደ ፈተናም ነው ማለት ዱንያ ላይ አንተ እውቀቱን ለመፈተን የምትጠቀምበት አንድ ስልት ነው ከሱ አንጻር ነው ቅድም እንዳልኳችሁ ይሄ የቀብር ጥያቄ ስለሆነ ቀብር ላይ ሲጠየቅ እንደዚህ መልስ ብለህ ብለው እያስተማሩ አይደለም ይሄን ስላጠና አይደለም የምትመልሰው ቀብር فقل ربي الله الذي رباني ጌታዬ አላህ ነው በል አላህ ማን ነው አለዚ ረባኒ ያ እኔን የተንከባከበኝ ተርቢያ ከሚለው ጋር የተያያዘ ነው ረብ ማለት ማሊክ ሊሆን ይችላል يعني خالق ربي بالان مالك ربي بالان رب البيت بالان لم دعنا نكتب رب الناقة رب كذا بالان فبال مربي ميلون مالك تستغلفان مربي بو لم يصدق مربي على لا طيب الذي رباني يتنكباكبنينا يصدقين وربى جميع العالمين كلهم علامات كله يتنكباكبه ستوتاونا ب ጸጋዎቹ ሁሉንም የሚንከባከብ ማለት ነው። ይሄ እንግዲህ ተውሂድ ሩቡቢያ ላይ ያለ ርዕስ ነው። ብዙዎቹ ሙሽሪክ የሆኑ ሰዎች ራሱ የሚያረጋግጡት ነው በጥቅሉ ማለት ነው። ማለት አላህ Subhanahu Ta'ala ሲሳይን እንደሚለግስ የበላይ ሆኖ እንደሚቆጣጠር ብዙዎች አይክዱ ወረባ جميع العالمين بنعمه አንዳንድ ንሰኮች ላይ ቢኒዕመቲሂ ተብሏል። ሁለቱም ያው ሁሉንም የአላህ ኒዕማዎች የሚያካትቱ ናቸው። በጸጋው ዓለማትን በአጠቃላይ ያጣቀመ ነው። ወሁወ መዕቡዲ ልበል ጌታዬ ስለሆነ አምላክ ፈጣሪ ስለሆነ እሱን ብቻ ነው ማመልከው አምልኮ የሚገባው ፈጣሪ ነው ሌሎች ፈጣሪ አይደሉም ሀታ የሚያመልኳቸው እንኳን አብዛኛዎቹ ፈጣሪ ናቸው ብለው አይደለም የሚያመልኳቸው ይሄ ራሱ ራሱ እርስ በርሱ የሚጋጭ አቋም ነው አይደለም ፈጣሪ እንዳልሆነ ያውቃል በዚያ ላይ ደግሞ ያመልኳቸው እንዴት ይሆናል ወደፊት እንደምናየው ይሄ አብሮ የሚሄድ ነገር አይደለም طيب وهو معبودي የማመልከው እሱን ነው ይሄኛው ረብ ያልነውን አላህ ማለት ነው ለይሰ ሊ መዕቡዱን ሲዋ ከሱ ውጭ ሌላ የማመልከው የለኝም በል ይህን ትልቁ ቁም ነገር ደግሞ እሱን አመልካለሁ ብቻ ሳይሆን ከሱ ውጭ ደግሞ ሌላንም አላመልክም ነው ወደሊሉ ቀውሉሁ ተዓላ አልሐምዱሊላህ ረቢል ዓለሚን አምልኮና ውዳሴ ለአላህ ለዓለማቱ ጌታ ብቻ ነው አምልኮና ውዳሴ ለእሱ የተገባ ነው አልሐምድ የሚለው ያው አምልኮ አፍዋን ምስጋናና ውዳሴ ማለት ነው ምስጋናና ውዳሴን ያካተተ ቃል ነው አልሐምድ ምስጋና ብቻ አይደለም ሐምድ ሰናእ ነው ተግባባ ውዳሴ ነው ማለት ነው ለዚህ ነው ጥሩ ነገር ስታገኝ ብቻ ደግሞ አልሐምዱሊላህ የምትለው መልክተኛው አለይሂ ሰላም የሚጠሉት ነገር ሲያጋጥማቸው kan ምን ይሉ ነበር አልሐምዱሊላህ አላ ኩል ሐል ይሉ ነበር طيب አልሐምዱሊላህ ረብል ዓለሚን እንዴት ነው መረጃ የሆነው ለዚህ ምክንያቱም አላህ ረቡል ዓለሚን መሆኑን እዚህ ላይ ጠቀሰ ማለት ነው የምናመልከው አላህን ነው ጌታችን አላህ ነው እሱ ደግሞ ረቡል ዓለሚን ነው እኔም ብቻ ሳይሆን ዓለማትን በአጠቃላይ የሚያጣቅም ነው በዚህ ላይ ደግሞ ጌታም ነው ረብ የሚለው ማሊክ ነው ማለት ነው ጌታም ነው طيب እዚህ ላይ አንድ ማስተዋል ያለብን ነገር አለ ጌታ ማን ነው ከተባልክ እንዲህ በል ተብሏል ስለዚህ አንድ ሰው ስለ አላህ ያለው እውቀት طيب ሊለያይ ይችላል ሰዎች እንግዲህ በአላህ ላይ ያላቸው እውቀት ይለያያል ስለ አላህ ያለን እውቀት ሊጨምር ሊቀንስ ይችላል የእሱን ስሞችና ባህሪያትን በተለይ ካጠናን ደግሞ እውቀታችን እያየለ ይሄዳል ካልሆነ ደግሞ እውቀታችን አንጻራዊ በሆነ መልኩ አናሳ ነው ማለት ነው ስለዚህ አላህን ያወቁ ሰዎች በተለይ በስሞችና ባህሪያት ያለቁ ሰዎች ይሄ እውቀታቸው ፍራቻን ያፈራላቸዋል ለሱ ያላቸውን ፍራቻ ይጨምራል ማለት ነው من كان بالله عرف كان له أخوف እንደተባለ ነው ኢነማ የኽሸ ላሃ ሚን ዒባዲህ ልዑለማ ግን አንድ ሰው ሙስሊም ለመሆን የሚያስፈልገው እውቀት መጠን አንድ የሆነ መጠን አለ እሱም በምን መልኩ ضبط ማድረግ ወይም ደግሞ ማብራራት ወይ መገደብ እንችላለን ልብ በሉ የሚፈለገው ነገር አላህ አምላክ መሆኑን ማወቅ ስለሆነ ሰዎች መቼም ቢሆን ይሆን የሚያመልኩት ነገር አያጡም እና በዋነኝነት የምንፈልገው አላህን ከሌሎች እውነተኛ ካልሆኑ አማልክት የሚለይበትና እሱ ብቻ የሚለይበትን የተወሰኑ ነገሮችን ማወቅ አለበት አላህ ብቻ የሚለይበት ለሌሎች የማይገቡ የተወሰኑ ጥቂትም ቢሆኑ ነገሮችን ስለ አላህ ማወቅ አለበት ለምን እንዲህ የምንለው ምክንያቱም አንድ ሰው ከአላህ ውጭ እውነተኛ አምላክ የለም ብሎ ሲመሰክር አሽሀዱ አን ላ ኢላሃ ኢላላህ ሲል ይህ ሸሃዳ ነው። ሸሃዳ ደግሞ የግድ ምን መሆን አለበት? በእውቀት ላይ የተመሰረተ መሆን አለበት። ወላ የምሊኩ ለዚነ የድዑነ ሚን ዱኒህ ሸፋዓተ ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን። ስለዚህ ሸሃዳ በእውቀት ላይ የተመሰረተ መሆን አለበት። ወሁም ያዕለሙን። ጠይብ ምንድን ነው ስለ ሸሃዳ ወይም ስለ ምስክርነት ስናወራ ምን ነገሮች ይነሳሉ? ብዙ ነገሮች አሉ። አንደኛ አልመሽሁድ ለሁ ወልመሽሁድ ቢሂ እነዚህ ነገሮች ቢያንስ ማወቅ አለብን። ምን ማለት ነው? በምሳሌ እናብራራው። አንድ ሰው በዱንያ ጉዳዮች ላይ እንኳን የሆነ የምስክርነት ቀጠሮ ካለው ፍርድ ቤት ሄዶ የሚመሰክረው አንደኛ ለማን እንደሆነ ማወቅ አለበት አይደለም። ሁለተኛ ደግሞ በምን ርዕስ ላይ እንደሚመሰክር ማወቅ አለበት ርዕሱን ጉዳይ። ምሳሌ ልስጣችሁ። የሆኑ ሰዎች ተጣሉ። ይሄ መኪና ያንተ ነው፣ ይሄ መኪና የኔ ነው ተብሎ ገና ታርጋ አልተለጠፈልበትም እንበል። አያ ኩሊ ፍርድ ቤት እኔ ምስክር ብሎ አንዱን አላጣም እና እሺ መሰክራለሁ አለ። በኋላ እሺ ትመሰክራለህ ሲባል ፍርድ ቤት ዳኞች ጠይቀው አዎ አውቃለሁ እመሰክራለሁ የሱ ነው አለ። ምኑ ነው የእሱ ሲባል ለካ ነገረው ምን አንተ ብቻ አዎ በል ነው ያለው። ምንም የሚያውቀው ነገር የለም ምን እንደሆነ ማለት ነው። ያኔ ስለ ርዕሱ ራሱ አያውቅም። ይሄን ብቻ አይደለም እሺ ነግሮታል እንበል መኪናው የሱ ነው በል ብሎታል በቃ እኔ መኪናው የሱ ነው ላለው ብሏል ዳኛው ያው መጣራት ስላለበት እሺ መኪናው የሱ መሆኑን ትመሰክራለህ እሺ በመስኮት ብቅ በልና እነዚህ የተደረደሩት መኪናዎች አይተህ የሱ የትኛው እንደሆነ መርጣ አሳየኛል መርጦ ማሳየት አልቻለም እንዴት አወቀ የሱ መሆኑ طيب ይሄ ምስክርነት በቂ አይደለም طيب ለሚመሰክርለት አካል ራሱ ስለሚመሰክርለት አካል ራሱ ማወቅ ላይችል ይችላል አንዳንዴ ማለት የሆነ ሰው መጥቶ እና የሆነ ፍርድ ቤት የተከራከረ ሰው አለና መስክርለት ወንድሜ ነው አንተ ጓደኛ ሲሆን ለወንድሜ መስክርልኝ ብሎ ያመጣዋል። እሱ አይቶት አያውቅም። ሌላ ሀገር ነበር የሚኖረው እንበል፣ ወንድሙ ሌላ ሀገር ነበር የሚኖረው አሁን እዚህ መጥቷል እና እሺ እመሰክራለሁ አለ። መኪናው የሱ ነው። መኪናውንም ራሱ ነግሮታል። ቀይ መኪና ነች፣ እንደዚህ ሞዴል ነች፣ ሁሉ ነገር ያውቃል። ማሻአላ በመስኮትም አየ ለያት። መጨረሻ ላይ እሺ የማን ነው ነበር ያልካው አለው እንበል የማን ነው ጠፋበት የማን እንደሆነ አላወቀም ወይ ስሙን ራሱ ሊያውቅ ይችላል ቀላል አይደል ስሙን ነግሮ ስሙ ከሌ ከሌ ያባት እስከና አያቱ ሸምድቷል ከሌ ከሌ የከሌ ከሌ ከሌ ነች አለ طيب የከሌ ታለ እስቲ ንገረኝ አለ አሁን እዚህ ላይ እከሌን ለይቶ ማውጣት አለበት አይደል ሐታ በንግግር ደረጃ ራሱ ማለት ነው የግድ ሄዶ ባይጠቀምም በንግግር ደረጃ ከተቀመጡት ውስጥ የትኛው ነው ሲባል እሱ ብቻ የሚለይበትን መገለጫ መጥቀስ አለበት አይደል እሱ ብቻ የሚገለጽበትን መገለጫ መጥቀስ አለበት ወይ የሚለይበትን መገለጫ ለምሳሌ እዛኛው ያኛው ፂሙን ያሳደገው ቢል እዛ አካባቢ ሶስት አራት ሰዎች ፂማቸውን ያሳደጉ ከሆነ አይበቃም ይበቃል በቂ አይደለም አይደል ኮፍያ የለበሰው ቢል አሁን እዚህ መስጂድ ውስጥ ለምሳሌ ማለት ነው ማን ነው ከሌ ቢባል እኔ ኮፍያ የለበሰው ብል እዛ ጋር ስንት ኮፍያ የለበሰው አለ ብዙ ነው አይሆንም ኮፍያ የለበሰውን ብሎ ይሁን ፂም ያለውን ብሎ ይሁን ብቻ ከሌሎቹ ሰዎች የሚለይበትን ነጥብ ጠቅሶ በቃ ሌላው የማይጋራው በሆነበት ደረጃ ማንነቱን ለይቶ ሊያወጣ ይገባል። እንደዚህ ነው የአላህን ማንነት ስንናገር እሱ ፈጣሪ መሆኑን ማወቅ የግድ ነው። ጌታ መሆኑን ማወቅ የግድ ነው። በጣም ብዙ ሰዎች ይሄን አይሰጡም። ተግባባን። ግን አንዳንድ ጊዜ ሌሎችንም በዚህ መልኩ የሚጠቅስ ይኖራል። ለምሳሌ አንድ ሰው ኢየሱስ ጌታ ነው ብሎ የሚያምን ይሆናል እና እነሱ ኢየሱስ የሚሉት ያው እንግዲህ ያው ታውቃላችሁ ሶስቱም አንድ ነው ምናም ይላሉና ያው ነው አላህ በአረብኛ መስሎት እንግዲህ ሸሃደት አላ ኢላህ ትላለህ ሲባል አውላለሁ ከአላህ በቀር አምላክ የለም ማለት ለከሱ አላህ ሲባል ያው ጌታ አላህ ያው በአረብኛ ነው አላህ የሚባለው እንጂ እኛ ዘንድ ጌታ ነው በሚለው ገነዛዘብ ሊሆን ይችላል። በኋላ ሲጣራ ለከሱ ጌታ የሚለው ኢየሱስ ነው እሱ አገላለጽ ማለት ነው። ይሄ በቂው አይደለም። ተግባባል። በጥቅሉ ይሄንን ለማሳወቅ ያህል ባጭሩ ይሄን መልእክት አሰፈሩ ሙአሊፉ ማለት ነው። ማዕሪፈቱ ረብ የሚለው ከተቅሊድ በሚያወጣ መልኩ እንዲያውቅ የሚረዳው ነገር ነው ረቢ አላሁ الذي رباني ورب جميع العالمين وهو معبودي الحمد لله رب العالمين የሚለው መረጃ ጠቀሱ الى اخره ማለት ነው طيب وكل ما سوى الله عالم الحمد لله رب العالمين ካለ በኋላ ማለት ነው وكل ما سوى الله عالم ከአላህ ውጭ ያለ ሁሉ ዓለም የሚለው ስያሜ ውስጥ ይካተታል ማለት ነው ልብ በሉ ለምን ምን ብለው ነበር رباني رب جميع العالمين بلغة كذا دمو قرآن وانقص لي الحمد لله رب العالمين له يا علامات جيتها مالتنا هذا لا طيب كالله هو جل هو له زوجتي كاتت المالتنا سلزي الله يهول له نجار جيتها ما قوات جوتن تجنزب كالله هو جل هو له عالم يلوس كتكتت كتكتت تقبل طيب الله جل هو له عالم يلوس كتكتت الله دمو رب العالمين مهون بقرآن ترى قرطان سلزي الله يهول له نجار جيتها نوالتنا ይሄ ማለት ነው አንዳንድ ሰዎች ሁሉ መሲ والله ዓለም የሚለውን ሲፈስሩ ዓለም ማለት ጠፊ ማለት ነው ይላሉ ማድሬ ከቋንቋ አንፃር አላውቅም እንደዚህ እንደሚባል ሁሉ መሲ والله ዓለም ናም ጠፊ ሊሆን ይችላል እሱ አይደለም ግን የቋንቋ የትርጉም ነው ይሄ አይደለም ዓለም ለምን ዓለም ተባለ ከተባለ يعني አነሳሱ ከቋንቋ አንፃር ያለው ንድፈ ቃሉ ወይም ደግሞ አነሳሱ ከየት ነው የመጣው ከተባለ አንዳንድ ዕለማዎች ዓለም ዓለም የተባለው لانه علامه على وجود الخالق ተብሏል ወይም ደግሞ ሌሎች መልክት ነው። ብቻ ዓላማ ነገር ነው። ዓለም ምንድን ዓለም ግልጽ አሁን ለምሳሌ ጀበል ዓለም ይባላል። ተራራ ማለት ነው። ከምን አንጻር ነው? እንደ ምልክት ከሩቅ የሚታይ ነገር ነው ማለት ነው። እና ብዙ ዓለሞች አሉ። ይሄ ብዙ ስንል ከተለያዩ እይታዎች ወይም አቅጣጫዎች አንጻር ልንከፋፍለው እንችላለን። የሰው ዓለም፣ የጅን ዓለም፣ የመላእክቶች ዓለም ተብሎ እንደሚከፈለው ማለት ነው። ከዛም በሌላ መልኩ ሊገለጽ ይችላል። እና ግን የሁሉም ጌታ አላህ ነው እና ይህንን ለመጠቆስ ነው ኩሉ ማ ሲወላህ ከአላህ ውጭ ያለ ውስጥ ያለው ሁሉ ዓለም ነው ሲሉ ረቡል ዓለሚን ስላለ እዛ ውስጥ ይገራል ዓለሚን የሚለው ውስጥ ይካተታል ለማለት ፈልገው ነው ዓለም ያው ዓለም በአማርኛችን ራሱ እንጠቀምበታለን የሰዎች ዓለም የጅን ዓለም አይደለም ቃል ወአነ ዋሂዱ ሚን ዛሊከ ልዓለም እኔ ደግሞ ከዚህ ሁሉ ትልቅ ዓለም አንዱ ነኝ ስለዚህ አላህ የኔም ጌታ ነው አላህ ጌታዬ ነው ብለህ የምትመልሰው ከዚህ አንጻር ነው ማለት ነው አላህ የሁሉም ጌታ ከሆነ እኔ ደግሞ ሁሉም ውስጥ እካተታለሁ አንዱ እኔ ነኝ ስለዚህ አላህ ጌታዬ ነኝ ጌታዬ ነው ማለት ነው طيب ስለ ጌታችን እንዴት አወቅ እኔ አላህ ታላቅ ጌታ ወይም ፈጣሪ መሆኑን በምን እናውቃለን ሲባል ምን አሉ فإذا قيل لك بما عرفت ربك فقل بآياته ومخلوقاته ومن آياته الليل والنهار والشمس والقمر ومن مخلوقاته السماوات السبع والأرضون السبع ومن فيهن وما بينهما والدليل قوله تعالى ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون فإذا قيل لك بما عرفت ربك قلت عن بمنا وكتب لا ستتأيك ወይም ከተባልክ ምን በላሉ ፈቁል ቢአያቲ ወመክሉቃቲሂ በምልክቶች ወይም በተአምራቶቹና በተአምራቱና በፍጡራኑ አወቅኩት። ይህ ማለት አላህ የሚታወቀው በብዙ ነገሮች ነው። በብዙ ነገሮች ነው። የእሱን ማንነት የሚገልጹ ነገሮች በጣም ብዙ ናቸው። በጣም ብዙ ከመሆናቸው አንጻር ይህ አእምሮ ሊፍቀው የሚችለው እውነት አይደለም። አእምሮ ሊፍቀው የሚችለው እውነት አይደለም። የአላህ ጌትነት፣ የእሱ የበላይነት፣ የአላህ መኖር የሚባለው ነገር ከዚህ ያለፈ ደረጃ ነው። አፊላህ ሸኩን ፋጢር ሰማዋት ወልአርድ ነው ተባለ። ክርክረን የሚያስተናግድ ነገር አይደለም። በጣም የሚደንቀው ግን አህሉል ከላም የሚያሳዝኑት ተውሂድን ማረጋገጥ ማለት እነሱ በቃ እንደሚለው መጨረሻ ላይ ህይወታችን ፈጅተው እዚህ ጋር ለመድረስ ነው። ያኔ አላህ መኖሩን ማረጋገጥ ማለት ነው፣ ከተቅሊል ለመውጣት ያኔ ይህንን አቡ ጃህልና አቡ ለሀብ አላጡትም ዞሮ ዞሮ የሚደርሱበት መቋጫ ይሄ መሆኑ ያሳዝናል። ጠይብ በዚህ ላይ አንድ ሰው ከቁርአን ከሐዲስ መረጃዎች አንጻር የሚያምነውን ሰው ተከትሎ ይሄን ነገር ከተቀበለ እንዴት አድርገህ የአላህን ፍጡራን በመረጃነት ተጠቅሞ የእሱን ጌትነት ተረዳህ ብለን አናጨናንቀው ግን ለማወቅ እንዲጠቅመው ይሄንን መልእክት ማሰፈራቸው ነው ያኔ ይሄንን ያላደረገ ካፊር ነው ያደረገ ሙስሊም ነው አይደለም እያሉ ያሉት ሙአሊፉ ልብ በሉልኝ ግን ኢማናችንን የሚያሳድግ ነገር ሁሉ እየጠቀሱልን ነው طيب ምን አሉ فقل بآياته آيات የሚባለው በቁርአን ላይ ብዙዎች ተአምራት ብለው የሚጠሩት አያት የሚባለው እነዚህ ተአምራት ለነቢያት የሚሰጡት ተአምራት ሊሆን ይችላል። ግን ሁል ጊዜ በተለምዶ ህይወታችን የሚያጋጥም ብዙ ነገሮች አሉ። ስለለመድናቸው ብቻ ተአምር አይሆኑብንም እንጂ ፊል ሐቂቃ ተአምር ናቸው። ብዙ ነገር ሰው ራሱ በራሱ ተአምር ነው። ራስህን፣ አገነባብህን፣ የሰውነትን ይዘት፣ ቅርጽ፣ ውስጡ ያለውን ስራ ይህን ሁሉ ብትረዳ ተአምር መሆኑን ትረዳለህ። ችግሩ ግን ምንድነው? ሰዎች ልባቸው ይደርቃል አንዳንድ ጊዜ ልክ ሙሽሪኮችን አላህ እንደገለጸ ወከአይ ሚን አየትን ፊ ሰማዋት ወልአርድ የሙሩነ ዐለይሃ ወሁም ዐንሃ ሙዕሪዱን እንዳለው ማለት ነው ስንትና ስንት ከአይን ማለት ስንትና ስንት ማለት ነው ከም ማለት ነው ምን አየትን በሰማያትም በምድር ያሉ አንቀጾችን የምሩነ ዐለይሃ እነሱ ያልፋሉ ያያቸዋል ነገር ግን ወሁም ዐንሃ ሙዕሪዱን ከነዚህ ርቀዋል ይህን ማስተዋል የግድ ነው ምክንያቱም ይሄ ኢማንን የሚጨምር ነገር ነው ተግባባን በሁሉ ነገር ላይ የአላህን ታላቅነት ትገነዘባለህ وفي كل شيء له آية تدل على أنه الواحد ما من يوم نجر مالتنا طيب حتى قطر ያሉ ሰዎች ምናልባት ብዙ ያልተማሩ ሰዎች ይህን ሁሉ አያጡትም ያም እነሱ ብዙ እድል ያገኛሉ ይህን ነገር ለማስተንተን ማለት ነው ፈቁል ቢአያቲሂ ወመክሉቃቲሂ በፍጡራንም አወቅኩት አላህን ምክንያቱም እነዚህን ነገሮች በዚህ መልኩ ፈጥሮ ባሉበት ይዘት እንዲቆዩ የሚቆጣጠረው ጌታ ነው ይህን ማድረግ የሚችለው ጌታ ነው አይደለም ጌታ እንዳለ መጠቆም ብቻ ሳይሆን የእሱ ስራ መሆኑንም እናውቃለን ማለት ነው አላህ በቁርአኑ ይላል الله الذي خلق سبع سماوات ومن الأرض مثلهن يتنزل الأمر بينهن لتعلموا انظر إلى قولي لتعلموا من فوق الله لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما قدرنا علما يسايا له نكر مالتنا አይደለም ሰማያትና ምድርን በማየት ብቻ አላህን ቁድራና የአላህን ዒልም ትመለከታለህ ይሄ ምን ባብ ደላለት ተላዙም አንድ ነገር አንድ ነገር ነው የሚጠቀሙ ሶስት መንገድ ነው ዑለማዎች እና መጨረሻው ምንድን ነው? ደላለት ተላዙም ወይ ደላለት ልዙም አብል ልትዛር አንድ ነገር በራሱ ሳይሆን ከራሱ ውጭ ያለውን ነገር ከራሱ ውጭ ያለውን ነገር ሲጠቁም ይሄኛው ነገር ሌላን ነገር ይጠቁማል። እኛ የትም ቦታ ስንሄድ የሆነ ቤት ካገኘን ቤቱን የገነባ አንድ ሰው እንዳለ እንገነዘባል አይደለም? ከዛ በለጠ መልኩ ደግሞ ይህን ትልቅ ግዙፍ ፍጥረተ ዓለም አስገኝቶ የሚቆጣጠረው ደግሞ ታላቅ ጌታ እንደሆነ መረዳት አያዳግትም ይህንን የሚያስተባብሉ ሰዎች አላህ በቁርአን ፊርዓውን እንደጠቀሰው ፊርዓውን አስመልክቶ እንደገለጸው ባህሪያቸው በዛ መልኩ ይገለጻል ወጀሐዱ ቢሃ واستيقنتها أنفسهم ظلما وعلوا طيب قال ومن آياته الليل والنهار والشمس والقمر الله يلا أنت لاقنت كم تكون ملكة وشويم تأمرات مفكر مالتنا الليل والنهار ليلتنا قال ይሄ ግልጽ ነው ኢነ ፊ ኸልቅ ሰማዋት ወልአርድ እክትላፊ ሌይል ወነሃር ለአያት ሊኡሊል አልባብ ይሄ ግልጽ ነው ሌሊትና ቀን መፈራረቅ ትልቅ ምልክት መሆኑ ማንም አያጣው ሌሊት ቀን ይተካል ቀን ሌሊትን ይተካል በሁለቱ ውስጥ የሚከሰቱ ተግባራት አሉ ሰዎች ይተገብራሉ አንዱ ሌላውን አይዘልም እና በዚህ መልኩ እየተተካኩ ይኖራሉ ይህን በዚህ መልኩ የሚተካከው ማን ነው አላህ ብቻ ነው ባይ ጨለማ ብቻ ቢሆንስ ኖሮ ወይም በተቃራኒው ጨለማ ቀርቶ ፀሐይ ወይ ብርሃን ብቻ ቢሆንስ ኖሮ قل أرأيتم إن جعل الله عليكم الليل سرمدا إلى يوم القيامة من إله غير الله يأتيكم بضياء يأتيكم من دون يكون مجمرة إن جعل الله عليكم الليل هذا لا أي نعم من إله غير الله يأتيكم بضياء كلهم لليت به النور براني ما طلعت ما النبر قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة من إله غير الله يأتيكم بليل تسكنون فيه ስለዚህ ይሄ ትልቅ ምልክት ነው طيب والشمس والقمر እንደዚሁም ፀሐይና ጨረቃ ትልቅ ምልክት ናቸው ፀሐይ ጊዜዋን ጠብቃ ትገባለች ለሰዎች ብርሃን ብቻ ሳይሆን ሙቀትን ትለግሳለች አንዳንድ ነገሮች የግድ ፀሐይ ያስፈልጋቸዋል ያኒ ሙቀትን ብቻ አይደለም ብርሃንን ብቻ አይደለም ሌሎች ጥቅሞች ራሱ አሉት አይደለም አንዳንድ አታክልት ለምሳሌ ፀሐይ ካላገኙ ወይም አብዛኛዎቹ خلاص አያድጉም ወይም ይቀየራል መልካቸው ራሱ ይቀየራል ሰውም እንደዛ ነው ፀሐይ ካላገኘ ማለት ነው በብዛት ይጎዳል በአሁን ዘመን ኃይልን ራሱ ከፀሐይ ለመውሰድ ጥረት እያደረጉ ነው ብዙ ሰዎች አይደለም طيب القمر እንደዚሁ ስለ ቀመር ያኒ ቢያንስ ቢያንስ ጊዜያችንን ለማወቅ እንጠቀምበታለን ከዚህ ያለፈ ምንም ሌላ ነገር የለውም ጨረቃን ማምለክ አይደለም ሙስሊሞች የሚተገብሩት ነገር እንደሚታወቀው ጊዜን ለማወቅ ነው طيب ለዚህ ነው መልእክተኛው ዓለይሂ ሰላቱ ሰላም ኢነ ሸምሰ ወልቀመር አየታኒ ምን አያቲላህ ኸዊፉ ቢሂማ ዒባደህ ብለዋል ሁለቱ ከአላህ ምልክቶች ሁለት ምልክቶች ናቸው አላህ የፈለገውን ያስፈራራበታል ያኒ ኹሱፍ ፀሐይና የጨረቃን መጋረድ አስመልክቶ የተናገሩት ነው ومن مخلوقاته السماوات والسبع وما فيهن ከፍጡራኑ ደግሞ ሰባቱ ሰማያት እና በመካከላቸው ያለውን መካከላቸው ያለው ወማ ፊህን የሚለው እናንተ ጋር የለም መሰለኝ አይደል ምን ይላል ከዛ በኋላ ና እዚህ ላይ ግን የለም መጀመሪያ طيب والارضون السبع ومن فيهن وما بينهما ሰባት ምድሮችም እንደዚሁ ሰባት ሰማያት እንዳሉ ጥርጥር የለም ሰባት ምድር እንዳሉ እነዚህ ጥርጥር የለም። ግን በግልጽ አገላለጽ በቁርአን ላይ የሰፈረው ሰባት ሰማይ መኖር ነው። ሰባት ምድሮች መኖራቸው በቁርአን ተጠቁሟል። ቅድም ባነበብኩላችሁ አንቀጽ ላይ ማለት ነው። አላሁ ለዚ ኸለቀ ሰብዐ ሰማዋት ወሚን አልአርድ ሚስለሁን ከምድርም እንደነሱ አይነት ምሳላቸውን ሲባል ምንድነው ምሳላቸው? መቼም ሰማይና ምድር በመልክና በቅልጽ በቅርጽ አይመሳሰሉም አይደል? ስለዚህ ግድ ምሳላቸው አንድ አይነት እንደነሱ አይነት ከተባለ በቁጥር ነው አንድ የሚሆኑት። በዚህ ላይ ሀዲቶች ላይ ደግሞ በጣም ብዙ ይህን የሚጠቅሙ ነገሮች አሉ። ግን ዑለማዎች ሰባቱ ምድሮች እንደ ሰማያት የተለያዩ ናቸው ወይስ የተገጣጠሙ ናቸው በሚለው ላይ ኺላፍ አላቸው። እንዲህ አይነት ርዕስ ላይ አላሁ አለም ነው የሚባለው። በቅያስና በግምት አይናገሩም። ሰዎች የሚተገብሩት የፊቅ ጉዳይ አይደለም ይሄ። እንደዚሁም በሁለቱ መካከል ያለው ሁሉ ማለት ነው። እነዚህ ሁሉ ምልክቶች ናቸው። ሁሉም የአላህን የበላይነት ይጠቆማሉ። በቁርአን ላይ ራሱ የተጠቀሙ ብዙ ምልክቶች አሉ። ይህን የሚጠቆሙ ማለት ነው። በመካከላቸው ለምሳሌ በሰማይና በምድር መካከል የሚበሩት ወፎችን አስመልክቶ አለም የረው ኢለ ጠይሪ ፈውቀሁም አወለም የረው ኢለ ጠይሪ ፈውቀሁም ሳፋትን ወየቅድሙን እንደሚለው ማለት ነው። ألم يروا إلى الطير فوق فوقهم في جو السماء ألم يروا إلى الطير مسخرات في جو السماء ما يمسكهن إلا الله ስለዚህ እነዚህ ሁሉ ምልክቶች ናቸው ለምን እነሱን አያዩም እኮ ብለው ሙሽሪኮችን የሚወቅሰው ከዚህ አንጻር ነው በመቀጠል والدليل قوله تعالى ይላል يعني الله በተአምራቱ እና በፍጡራኑ እንደሚታወቅ ከሚያሳዩ መረጃዎች አንዱ ማለት ነው ምንድነው እናንተ ጋር የሚለው ምን አያት ይሄ ነው አይደለ طيب እዚህ ጋር አንድ ከአንድ ንስኻ እጅግ ጽሁፍ ከተገኘ ላይ የተወሰደ አንድ ሌላ መረጃ ጨምሯል والدليل قوله تعالى لخلق السماوات والارض اكبر من خلق الناس ولكن اكثر الناس لا يعلمون የሰማያትና የምድር አፈጣጠር ከሰዎች አፈጣጠር የበለጠ ነው ከዛ የገዘፈ ነው ግን አብዛኞቹ ሰዎች አያውቁም የሚለው ሱረት ጋፊር ላይ ያለውን አንቀጽ ጨምሯል አያ ኩል ሐል ከዛ ውጭ والدليل قوله تعالى ومن آياته الليل والنهار والشمس والقمر ከምልክቶቹ ወይ ከተአምራቱ ሌሊትና ቀን ፀሐይና ጨረቃ ካለ በኋላ እነዚህ ናቸው ማለት ነው لا تسجدوا للشمس ولا للقمر ለፀሐይም ይሁን ለጨረቃም ቢሆን አትስገዱ አትስገዱ ከተባለ ሌሎች አምልኮ ተግባራትም አይሰጧቸውም እነሱንም መፍራት ወይ እነሱ ጋር በተያያዘ መልኩ የሆነ እምነት ማሳደርም ክልክል ነው ማለት ነው አንድ አምልኮ ተግባር ከተከለከለ ሌላውም ክልክል ይሆናል لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن እንግዲህ አእምሮንም የሚቀሰቅስ ጥሪ ነው ልብ በል ለነሱ አትስገዱ ለአላህ ብቻ ስገዱ አይደለም ያለው ወስጁዱ لله الذي خلقهن የነሱ ፈጣሪ እያለ ለምን እነሱ ትገዛ እነሱ ፍጡር ናቸው ልክ እንደ ሌሎች ሰዎች እንደሚገዙ አላህ ቁርአን ላይ እንደተናገረው إن الذين تدعون من دون الله عباد أمثالكم እንደናንተ ባሮች ናቸው ይላል ስለዚህ ሌሎች ባሮችን ለምን ይገዛል አንድ ሰው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 ያለው ነው إن ربكم الله الذي خلق السماوات سمايات والأرض مدرنا في ستة أيام بسدس قنات እነዚህ ስድስት ቀናት እኛ ዘንድ ያሉት ቀናት አይነት ናቸው ወይስ የተለዩ ቀናት ናቸው የሚለው ያው ሌላ ርዕስ ነው ኺላፍ ያለበት ርዕስ ማለት ነው ثم استوى على العرش ثم ከዛ በኋላ የተከሰተ ክስተት እንዳለ ያሳያል አስሉ ይሄ ነው በቋንቋ ደረጃ አንዳንድ ጊዜ ሊተርቲብ الذكر ሊሆን ይችላል لا يترتب الفعل ማለት ለምሳሌ ثم الله شهيد على ما يفعلون ሲል ቁርአን ላይ ሱረቱ ዩኑስ ከዛ በኋላ ይሆናል ማለት አይደለም ግን ነገሩን ተአኪድ አድርጎ ለመግለጽ ነው ግን አስሉ ثم የሚለው ተርቲብን ያሳያል ከጊዜ አንጻር ራሱ ማለት ነው እንደዚህ አይነት አገባቢ ላይ ደግሞ ሌላ ትርጓሜ ሊኖረው አይችልም ተግባራት ተጠቅሰው ማለት ነው ምክንያቱም ያንን አይነት አገላለጽ የምትጠቀመው እንደዚህ ይሆናል ደግሞ እንደዚህም ይሆንብሃል ብለህ ተእኪድ ለማድረግ ስትፈልግ ነው ያ ማለት ደግሞ በሁለቱ መካከል ግንኙነት ሲኖር ነው አቅልየን ማለት ነው አሁን ግን በሁለቱ መካከል ግንኙነት የለም ማለት ሰማያት መፈጠር ከአርሽ በላይ መሆን የሚለው ሙተላዚም ነገሮች አይደሉም አላህ Subhanahu Wa Ta'ala ሰማያትን ፈጠረውን ፈጠር ከአርሽ በላይ መሆን ይችላል طيب እና ግንኙነት የላትም ስለዚህ የግድ ተርቲቡ ዘመንይ ነው ማለት ነው የግድ ለምን ነው ይሄን ነገር የምናነሳው ዘመንይ ነው የሚለው ምክንያቱም ይሄንን ካልን خلاص ሙዓጥላዎች የሚነሷቸው ጥያቄዎች ሁሉ ውድቅ ይሆንባቸው ለዚህ ነው እዚህ ላይ እነሱ ብዙ የሚታገሉት አላህ ከአርሽ በላይ የሆነው ሰማያትና ያኔ የሆነ በዚህ መልኩ ሰማያትና ምድርን ከፈጠረ በኋላ ተግባባን طيب ይሄ ማለት በትክክል ከአርሽ በላይ ሆኗል ማለት እንጂ ተቆጣጠረው ማለት አይደለም ምክንያቱም መቆጣጠር ስተውላ ከሆነ ትርጉሙ طيب ሰማያትና ምድርን ሳይፈጥር በፊት አርሽ አምጾበት ነበር ማለት ነው ትርጉሙ ይቀየር አይደለም እንዴ አያስኬድም ግን ከፍ አለ የሚለው ግን ችግር የለውም ከሰማይና ምድር በፊት ከፍ አለ ዑሉው ኻስ ነው ይሄኛው ዑሉው ሙጥለቅ አለ እስቲዋ ግን ለየት ያለ ተግባራዊ የሆነ ወይም ድርጊታዊ የሆነ መገለጫ ነው طيب ثم استوى على العرش يغشي الليل النهار ليلة عفوا كان بليلة يشفنوال يغشي فعل متعدي ولذلك نصب مفعولين يغشي الليل النهار እሱ እንዲሸፍን ያደርገዋል ማለት ነው የግሻ አይደለም ይغሺ አላህ ነው እንደዚህ የሚያደርገው ይغሺ الليل النهار ማለት ሌሊትን ቀን እንዲሸፍን ያደርገዋል ማለት ነው ሌሊት እንደመሸፈን ነው አይደለም ሲመጣ እየሸፈነ እኮ ነው የሚመጣው ቀን ደግሞ ያው እየተገለጠ ነው የሚሄደው ያ ነው የሚፈለገው يطلبه حثيثا አንዱ ሌላውን ይፈልገዋል የሚተካኩ ናቸው ማለት ባጭሩ يطلبه حثيثا ማለት ለምሳሌ ሰው يسرع ፊሰይር ወይም ሹሐፊተን ሲባል ቶሎ ቶሎ ይሄዳል ማለት ነው። እናም ቀንና ሌሊት ይተካካሉ። እንደሚታወቀው ይተካካሉ ብቻም ሳይሆን ልብ በቁርአን ላይ ያሉትን አገላለጽ ይከውሩ ሌይል አለ ወይከውሩ ነሃር አለ ይጠቀልለዋል። ተግባባን እና እየሸፈነው ያኛው እየተነሳ ነው የሚሄደው። በአንድ ጊዜ ልክ እንደ ፓውዛ ብልጭ አይደለም የሚለው ጠዋት አይደለም፣ ሲመሽም ደግሞ ጥፍት አይደለም የሚለው ይሄ ነው ገሽ የሚባለው የጥሉቡ ሐፊዘን የሚባለውም እንደዚህ ነው የተያያዙ ስለሆኑ ናቸው የሚለቀቁ አይደለም طيب والشمس والقمر والنجوم مسخرات بأمره من معناتنا ليش منصوب يعني أيوة أحسنت إن ربكم الله الذي خلق السماوات منصوب السماوات يعني مفعول به منصوب السليم معطوف من الدرجة من دونه والشمس يعني خلق الشمس أيضا معناتنا والشمس فترة صحيحنا والقمر جرقانم والنجوم كواكب ظلم مسخرات بأمري هذا حال يعني في حال كونها مسخرات بأمري بس تأزاز يقرأتش هنا ما يقروا هنا لما رجع እንግዲህ ቀጥታ መተርጎም አይቻልም አይደል የገሩ هنا من السماء ነው ألا له الخلق والامر نكو ለሱ ነው መፍጠርና ትእዛዝ له الخلق والامر له الخلق መፍጠር ማለት ነው خلق የሚለው መስደር ነው ግን እንደ ሌሎች መሳጅዶች ሁሉ አንዳንድ ጊዜ መፍዑል ላይ ኢጥላቅ ይደረጋል መፍዑል ይፈለግበታል خلق የምታይ ፍጡር ራሱ خلق ይባላል አይደል አንዳንዴ ስለዚህ ላይ መፍጠር ነው የሚፈለግበት መፍጠር መስደሩ ማለት ነው طيب له الخلق والامر ይሄንን ከድሮ ጀምሮ ሰለፎች ቁርአን የአላህ ቃል እንደሆነ እንደ መረጃ ያቀርቡታል ما وجه الاستدلال الا له الخلق والامر أيوة فرق كما يقول البخاري فرق بين الخلق والأمر خلق እንግዲህ ፍጡር ነው አይደለም ያው ለው الخلق ሲባል እንግዲህ አላህ ይፈጥራል እንግዲህ መፍዑል አለው الأمر ትእዛዝ ነው አላህ አንድ ነገር እንግዲህ በቃሉ ያዛል ሲፈጥር ራሱ እንዴት ነው የሚፈጥር ኩን ይለዋል አይደል طيب ይሄ ራሱ ቃሉ ፍጡር ከሆነ እሱን ለመፍጠር ደግሞ ሌላ ኩን ያስፈልጋል እሱን ደግሞ ለመፍጠር ሌላ ኩን ያስፈልጋል እሱን ይሄ አያልቅም ተግባባ ስለዚህ ሁለቱ የተለያዩ ነገሮች ናቸው ለዚህ ነው ሁለቱን ለይተው ያመጣው ማለት ነው ስለዚህ ፍጡር ሌላ ነው የአላህ ንግግር ሌላ ነው سواء كانت كلمات كونية أو كانت كلمات شرعية وبان كون ميلا كونية برقط ولتم كتب الشرعية وتمت كلمة ربك صدقا وعدلا إنما شرعية هنا كلمة زوجتي كتت نعم كلهم يا الله ፍጡር ሊሆን አይችልም የእሱ መገለጫ ንግግሩ ነው طيب ተባረከ ላሁ ረቡል ዓለሚን ተባረክ የሚለው ብዙ ትርጉሞች አሉት አንደኛው ተፋዓለ ሚን አልበረከ ከሱረት ኸይራቱሁ ማለት ነው በረካ የሚባለው ነገር እንግዲህ ከስረቱል ኸይር ነው ተባረክ ማለት ከሱረት ኸይራቱ ማለት ከአላህ ዘንድ የሚመጡት ትሩፋቶች ብዙ ናቸው ሁለተኛው ትርጉም ደግሞ ተዓዘመ ወተዓላ ማለት ነው ተዓዘመ ወተዓላ ማለት ነው ሌሎችም ትርጉሞች አሉ ወደ አራት ትርጉሞች አሉት አላ ኩሊ ሐል ተባረከ ላሁ ረቡል ዓለሚን የዓለማት ጌታ የሆነው አላህ የላቀ ነው ማለት ነው والرب هو المعبود والدليل قوله تعالى يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون قال والرب هو المعبود الرب هو المعبود ጌታ ተመላኪ ነው ግልጽ ነው አባባለ ጌታ ተመላኪ ነው ትርጉሙን አይደለም እያወሩ ያሉት ሙአሊፉ እሱ ነው ማለት ተመላኪ የሚሆነው ጌታ ብቻ ነው ጌታ ካልሆነ አምልኮም አይገባውም ለማለት ነው እውነታውን እያሰፈሩ እንጂ የቃል ትርጉሙን እየተናገሩ አይደለም ለምንድን ነው ይሄንን ማወቅ ያለብን ምክንያቱም ብዙ ሰዎች ላኢላሃ ኢላላህ ሲባል አይ ላ ረበ ኢላላህ ይመስላቸዋል ከዚህ አንጻር ከአላህ ውጭ ሌላ ጌታ አለ ብለህ እስካልተናገርክ ድረስ ሽርክ ውስጥ የገባ አይመስላቸውም። የአላህን ጌትነት ካወቅ ሌሎች ደግሞ ጌታ አይደሉም፣ ፈጣሪ አላህ ብቻ ነው። ግን ያው ሉህያን በተመለከተ አምልኮት ሌላው የሚያደርግ የሚያሰድር ከሆነ ችግር ያለው አይመስልም። እንደሱ አይደለም። ፈጣሪ ብቸኛ ፈጣሪ የሆነ እሱ እንደሆነ እንደመሰከርክ ሁሉ ብቸኛ ተመላኪም እሱ ብቻ መሆኑን መመስከር አለብህ ማለት ነው። ወረብ ሁወል መዕቡድ طيب والدليل قوله تعالى يا أيها الناس يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون እናንተ ሰዎች ሆይ ጌታችሁን አምልኩ ያ የፈጠራችሁ እና እናንተ ከእናንተ በፊት የነበሩትንም የፈጠረ ለዓለኩም ተተቁን እሱ እንድትጠነቀቁ እንድትፈራ ይከጀላል እና እሱ ማን ነው الذي جعل لكم الأرض فراشا ምድርን ፊራሽ ያደረገላችሁ የተዘረጋ ማለት ፍራሽ ማለት የተዘረጋ እንደፈለጋችሁ የምትረግጡትና የምትሄዱበት ማለት ነው የተዘረጋ ፍራሽ طيب የምተኙበት ማለት አይደለም የሚፈለግበት እንደ ፍራሽ የተዘረጋና ሰዎች የሚያርፉበት ማረፊያ ማለት ነው ወሰማአ ቢናአን ሰማይንም የተገነባ አደረገላችሁ እንደ ጣሪያ ከላይ የተገነባ አደረገላችሁ ወአንዘለ ምን ሰማይ ማአን ከሰማይ ደግሞ ምን አወረደ ውሃን አወረደ ታዲያ ውሃ ከሰማይ ነው ወይስ ከደመና ነው የሚወርደው ከደመና ነው ግን ያው ወደ ላይ ካንተ በላይ የሆነ ሁሉ ሰማይ ይባላል ሰማይ የሚለው ቃል ሙጥለቅ العلو ይፈለግበታል فأخرج به من الثمرات رزقا لكم فأخرج به በዚህ በምን بالماء ማለት ነው الذي أنزله من السماء በሱ ምን አወጣላችሁ ከምድር ውስጥ ثمرات ፍራፍሬዎችን رزقا لكم ለእናንተ ምን እንዲሆን የመፍዑል ሊአጅሊህ ነው رزقا لكم ምን እንዲሆን ሲሳይ እንዲሆን فأخرج به من الثمرات رزقا لكم የሚለው ሁለት መስአላዎች ላይ አሻዕራዎች ላይ ረድ አለበት فأخرج به የሚለው አንደኛ ሰበብያን አስመልክቶ እነሱ الله عز وجل يفعل عند آه عند الأسباب لا بها ይላሉ እነሱ ጋር ሰበብ የሆነ ተጽዕኖ የለውም ነው የሚሉት ለምን ከጀብር ጋር የተገናኘ ራሳቸው ችግር አለባቸው ብዙ ጊዜ መስጊዶች ውስጥ ሲነገር አልሰማ ቢላው አይቆርጥም እሳት አያቃጥልም ምንም አያደርግ ሁለት ነገሮች መለየት አለብን። አህል ሱና የሚሉት ቢላዋ ይቆርጣል፣ ግን አላህ እንዳይቆርጥ ካደረገው አይቆርጥም። እንዲቆርጥ ያደረገው አላህ ነው። ስለዚህ ሰበብ ነው ማለት ነው። ቢላዋ እሳትም የማቃጠል ሰበብ ነው፣ ግን አላህ ልክ በኢብራሂም ቅሳ ላይ እንደሚታወቀው እንዳያቃጥል ካደረገው አያቃጥልም እንጂ እነሱ እንደሚሉት እነሱ ዘንድ እኮ ልበል አሻዒራዎች ይህን ሁሉ የሚል እነሱን እምነት አውቆ ላይሆን ይችላል። ግን አሻዒራዎች ይሄ ጀዋል ወይም ሞባይል፣ ይሄ ውሃ፣ እሳት ምንም ለውጥ የላቸውም ነው ሁሉም በቃ ገብቶ አይደለም ቢላዋም ይሁን ምንም ይሁን ምንም ከስለቱ ጋር ከምናም ጋር የተያያዘ አይደለም በቃ አላህ ቁረጥ ሲለው ይቆርጣል አስለን እሱ አይደለም የሚቆርጠው እንዲያው ይበበሉ አላሁ ዐዘ ወጀል يفعل عند الاسباب لا بها ይላል ልክ ቢላዋው እጅን ሲነካው ቁረጥ ሲል አላህ ይቆርጣል ይሄ ተዕጥል للعقل አይደለም አላህ ምንድን ነው ያለው እዚህ ላይ فاخرج به من السماء አላህ ነው ያደረገው ግን በምን ምክንያት አላህ በፈለገው ምክንያት የሆነ ነገር ማድረግ ይችላል በዚህ ሰበብ አደረገ ሪዝቀን ለኩም ደግሞ መፍዑል ሊአጅሊህ ነው ብያቸዋለሁ ስለዚህ ይሄኛው ላመት ተዕሊል ነው አላህ አንድ ነገር ለሆነ ጥበብ ብሎ ይሰራል ማለት ነው ተግባባ እንደ ሰዎች የሆነ ጥቅም ለራሱ ለማስገኘት ምናምን አይደለም ስለዚህ ህክማ ነው እንዲያውም አላህ Subhanahu Ta'ala የሚወደስበት አንድ መገለጫ ነው فلا تجعلوا لله أندادا فمن تصير الجياشة تدل على ارتباط الكلام السابق باللاحق ያኒ ከዚህ በፊት ያለውና ከዛ በኋላ ያለው ንግግር ተያያዥነት እንዳላቸው ታሳያለች። ኢክቲፋ የምትለዋ እንዲሁ ዝም ብሎ አጥፍ ብቻ አይደለም። ስለዚህ ይህንን ካረጋገጠ እንግዲህ አላህ ፈጣሪ መሆኑን አዕቡዱ ረበኩም ለዚ ኸለቅኩም ብሏል አይደለም። ከዛ በኋላ ደግሞ ለዚ ጀዐለኩም ልአርض ፊራሽን ወሰማአ ቢናአን ብሎ የእሱን ማንነት ገልጿል። ስለዚህ በዚህ የተነሳ ይህን ካወቀ ምን መከተል አለበት? ፈላ ተጅዐሉ ሊላሂ አንዳንድ ለአላህ ባላንጣዎችን አታድርጉለት። እንግዲያውስ እንደማለት ነው። ፋ እንግዲህ እንግዲያውስ የሚለውን ልትጠቆም ትችላለች ማለት ነው። ፈላ ተጅዓሉ ሊላሂ አንዳደን። አንዳድ ጀምዑ ኒድ ነው። ኒድ ያኒ ባላንጣ ተብሎ ቢተረጎም ችግር የለውም። ምክንያቱም ልክ አምልኮ እነሱም እንደሚገባቸው ውድድር እንዳለ ያህል ጠይብ ለአላህ እንዲህ ካደረግን እነሱም እንደዚህ እናደርጋለን። ብዙ ጊዜ የሚያጋሩ ሰዎች ካያችሁ እንደዚህ እኮ ነው የሚያደርጉት። ለከሌ እንደዚህ ያደርጋለሁ፣ ለከሌ እንዲህ ማድረጋለሁ። ብዙ አማልክ ትኖሯቸዋል። ባባ እንደዚህ ይላሉ እና አላህ እንደዛ አይደለም። አላህ አስላም በብቸኝነት አምልኮ የሚገባው ነው ከሱ ውጭ ያለ ሁሉ ፍጡር ነው ስለዚህ ለአላህ ምንም ባላንጣ አታደርጉለት ምንም የለው ምስልም የለው ማለት አምሳያ የለው ማለት ነው ወደርም የለው ስለዚህ አምልኮም ለሱ ብቻ ነው የሚገባው قال ابن كثير رحمه الله تعالى الخالق لهذه الأشياء هو المستحق للعبادة قال ابن كثير ابن كثير يميل تقول صاحب التفسير وصاحب البداية والنهاية وغيرها من المصنفات أبو, إسماع أبو, أبو الفداء إسماعيل بن عمر بن كثير من بلو علالو مؤلفه كسو تقسيمي تقوم النقر الخالق لهذه الأشياء هو المستحق للعبادة النزيه النقر يفتروا السنو لأملكو تقابيه بابا لأملكو تقابيه هنا ما أنه فتاري بالجنة طبعا ابن كثير هنن بزيه مالكو لا يتكسو تشلالو تفسيرات ولا يلو نقر አንድ ቦታ ላይ ለምሳሌ ምን ይላሉ ومضمونه انه الخالق الرازق مالك الدار وساكنيها ورازقهم فبهذا يستحق أن يعبد وحده ولا يشرك به غيره ስለዚህ በማዕና የተገለጸ ሊሆን ይችላል ያም ሆነ ይሄ የታወቀ እውነታ ነው እብን ከሲር አሉት ማላሉትም መልእክቱ የታወቀ ነው እና ግን ይሄ ሊረሳ የማይገባ እውነታ ነው አምልኮ የሚገባው ለፈጣሪ ብቻ ነው አምልኮ የሚገባው ለፈጣሪ ብቻ ነው ተባባን ፈጣሪን በፈጣሪነቱ ካረጋገጠ ሌላ ፈጣሪ አለ ብለን እስካላለመንን ድረስ አጋርተናል የማይመስላቸው ሰዎች አሉ ላ ሌላ ፈጣሪ የለም ብታምን ራሱ እንደሌለ ብታምን ራሱ ከአላህ ውጭ ሌሎች አምልኮን ቆንጥረ የምትሰጥ ከሆነ ይህ ሽርክ ነው አላህ ብቻ ነው ጌታ ብትል ራሱ በቂ አይደለም ማለት ነው ይህንን ለማስመር ፈልገው ነው ሙአሊፉ እዚህ ላይ ይህንን የብን ከትርን ጥቅስ ያጣቀሱት ማለት ነው هذا والله اعلم وصلى الله على محمد واله وصحبه اجمعين